السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين كبراننا كبرات وندمهتوج بعد السلام والتحية آه، نتدارس اليوم من كتاب بلوغ المرام من أدلة الأحكام في أول كتاب البيوع آه، رقم الحديث 660 من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم كتاب البيوع وشروطه وما نهي عنه عن رفاعة ابن رضي الله عنه أن النبي صلى الله عليه وسلم سئل أي الكسب أطيب؟ قال عمل الرجل بيده وكل وكل بيع مبرور رواه رواه البزاري وصححه الحاكم كتاب البيوع باب شروطه وما نهي عنه عن رفاعة بن رافع رضي الله عنه أن النبي صلى الله عليه وسلم سئل أي الكسب أطيب قال عمل الرجل بيده وكل بيع مبرور رواه البزار وصححه الحاكم ስለ ቡዩዕ የሚገልጽ ነው ቡዩዕ ማለት ግብይቶች ማለት ነው ብዛት ነው የሚያሳየው ቡዩዕ ነው በይዕን ቡዩዕ ነው በይዕ ከሆነ ሽያጭ ማለት ነው ቡዩዕ ከሆነ ሽያጮች ማለት ያው መግዛት መለወጥ መሸጥንም መግዛትንም ያጠቃላል ይሄ በይዕ የሚለው ቃል እንግዲህ በይዕ የኢባዳት ይባላል ከዚህ በታች እስካሁን ልንቀራቸው የነበረው ከጧሃራ ጀምሮ የሃይዱ ምኑ ምኑ የውዱ የሶላቱ የዘካው የጾሙ የሐጁ ኢባዳት በመባል ነው የሚታወቀው ይሄ ደግሞ ሙዓመላ በሚባል ነው የሚታወቀው አሁን ወደ ሙዓመላ ገባን ሙዓመላት ማለት መገበያየት መኗኗር ከህዝብ ጋር የሚያኗኑረን ነገር መፈጸም ማለት ነው ስለዚህ በይዕ የሚለው እንግዲህ ጀምዑ ቡዩዕ የሚለው ጀምዑ በይዕን የበይ ስብስብ ቡዩ ይሆናል በይ ለአንዱ ሲሆን ቡዩ ለብዙ ማለት ነው ሉጋተን ከቋንቋ አንፃር በይ ማለት አንድን ነገር መያዝ በዛ ፈንታ ደግሞ ሌላ ነገር መስጠት በይ ይባላል በቋንቋ ደረጃ ከባዕ የተወሰደ ነው ይላል በይ የሚለው ባዕ ከሚለው ቃል የተወሰደ ነው አረበኛው ባዕ ማለት ማለት ነው ባዕ ስንዝር ታቃላችሁ ስንዝር አለ ከዛ ቀጥሎ ክንድ አለ ከክንድ ቀጥሎ የሚለው ባዕ ነው ያለው በአማርኛ ምን እንደሚባል አላቀው እጃችን እንዳለ ሙሉ እስከ ትከሻችን ያለው እጃችን ባዕ ይባላል ያው ሰው ሲሰጥ መቼም ሲቀበል እጁን ዝርግት ታጎሰ የሚቀበል ከዛ የተወሰደ ነው ባዕ ከሚለው ቃል የተወሰደ ነው ይለናል الذي يمد اما عندما يعقد الصفقه او عند اخذ المعقود عليه ሲሻሻጡ ሳንቲሙን ሲሰጥም ሆነ ሲቀበል እጁን መዘርጋ ስላለ ከዛ ጋር ተገናኝቶ በይዕ የሚለው ቃል ለሽያጭ የተጠቀሙት ይላል እንግዲህ በይዕ የሚለው ሙባደለቱ ማልን ቢማልን ሊቀስድ ተመሉኪ አንድን ነገር ንብረቱ ለማድረግ የሆነ ንብረትን ሰጥቶ የሆነ ንብረት መቀበል ነው ብራችን ላይ ላምጭተው መስጠት ግድላል ማለት ምን ጽሁፍ ነገር የለም ይሄን ብር ለሰጠ ሰው የሆነ ልዋጭ መስጠት አለብህ ማለት ነው ዝም ብሎ በነፃ የሚወሰድ ነገር አይደለም ሽያጭም መለዋወጥ ነው ሙባደለቱ ማልን ቢማልን ያለህን ነገር ሽጠህ የሌለህ ነገር ትቀበላለህ ማለት ነው ይሄን ስናደርግ ሽጨልሃለሁ በማለት ሰጥቻለሁ በማለት አውሻለሁ በማለት በተለያዩ ቃላቶች ሊጸድቅ ይችላል ሽያጭ ثبت بالقرآن والسنة بقرآنم بحديثم يصدق ነው قال الله عز وجل في سورة البقرة آية 275 وأحل الله البيع إلى ሽያጭን አላህ Subhanahu Wa Ta'ala ፈቀደ ሲል ግብይት መሻሻጥ መለዋወጥ የሚቻል መሆኑን በቁርአን አጽድቆታል ነው ሐዲሱ ደግሞ አልበያን ቢልኺያሪ ማለም የተፈረቀ ሚል ወደፊት መንቀረው ሐዲስ ይኖራል ይሄም የሽያጭን መጽደቅ ያሳያል ማለት ነው ሁለት ተሻሻጮች ማሻጭና ገዢ ምርጫ አላቸው የማፍረስ የማጽደቅ ግብይታቸውን ከተገበያዩበት ቦታ እስካልተለያዩ ድረስ ይላል وكذلك ثبت البيع بالاجماع በሙስሊሞች ወይም በዑለማዎች አንድነት የጸደቀ ነው ግብይት واجمع المسلمون على جوازه ሙስሊሞች መሸጥ መለወጥ እንደሚቻል ሁሉም ተስማምተዋል ነው የሚለው وثبت بالقياس ይላሉ በቂያሱም የጸደቀ ነው ለምን ከተባለ ሰው ሳይሻሻጥ መኖር ስለማይችል መሻሻጥ መፈቀዱን ቂያሱም ያመለክታል ያሳያል ይላሉ لان الحاجه داعيه اليه فلا يحصل الانسان على ما يحتاجه اذا كان بيد غيره አንድ ሰው የሌለውን ነገር ከሰው ካልገዛ የመኖር አቅሙ ወይም እድሉ አይኖረው እንግዲህ የከተማ ሰው ጤፍ የለውም በቀሎ የለውም ስንዴ የለውም ገብስ የለውም ከየት ያመጣዋል ብር ቢጨብጠው አይበላው ጨብሩ ስለዚህ ለመኖር የግድ ካለው ብር ለሰው ሰጥቶ ከነዛ ደግሞ ያለውን አምጥቶ መጠቀም መቻል አለበት ስለዚህ በቂያስም ግብይት እንደሚቻል ያመለክታል ይላል ግብይት ሊፈጸምና እውን ሊሆን የሚችልበት ቃላቶች አሉት ይላል ሸጥኩልህ ቢዕቱከ هذا الشيء بمبلغ قدره كذا ይሄን ያህል ብር ካመጣሽ ይጨልሃለሁ ገጁም ደግሞ እኔ በዚህን ያክል ይሄን ዕቃ ገዝቻለሁ اشتريتك كذا ወይም ደግሞ ይሄን ስጠኝ ይሄን ልስጥህ ሙዓጧት ይባል ስጠኝ ልስጥህ የሚባል ነገር ማለት ነው እሺ ሰጥቻለሁ ተቀብያለሁ በሚል ቃልም ሊጸድቅ ይችላል ወይም ደግሞ ይሄን ያህል ግዛ ሲለው ብር አውጥቶ ከቆጠረ ያው ፍቃደኛ ሆኖ እየገዛው መሆኑን ያመለክታል ነው ስለዚህ ኢብኑ ተይሚያ ረሂመሁላህ ምን ይላሉ ኢነል በይዓ ينعقد بكل قول او فعل عده الناس بيعا መገበያየት በንግግርም ሆነ በተነ ሰዎች የመሻሻት አይነት ነው ይሄ ነገር ብለው ያጸደቁት ነገር በሆነ ነገር ሁሉ ይጸድቃል ለምሳሌ ሱቅ ገብታችሁ የሆነ ቀብር ይጋረጋችሁ ዋጋውን ታቁታላችሁ ብሩን ስጥት አደረጋችሁት ምን ይያላችሁ ነው ይሄን ገዝቻለሁ ይያላችሁ ነው በቃል ባትናገሩትም እሱም እሺ ሽጨልሃለሁ ይያሉ ብሩ ሲቀበል አይ ካልጨመር ካልሸጥልህም አስቀምጠው ሱቅ አልሸጥም ካለ ግን ፍቃደኛ ለመሆን ያመለክታል ማለት ነው ስለዚህ ሰዎች በተለምዷቸው የመሻሻጫ ቃላት መጠቀሚያ ያደረጉት ነገር በሆነ ሁሉ ይጸድቃል ግብይት ይላሉ لان الله تعالى لم يتعبدنا بالفاظ معينه እንደዚህ አድርጋችሁ ካልገዛችሁ አይሆንም የሚባል ነገር የለም ሶላት ስንገባ ለምሳሌ መግባታችን በምንድን ነው የምናረጋግጠው እኔ ብዬ የሆነ ነገር ልፈለስፍ አልችልም ያኛው ደግሞ አይ በዚህ ነው ሶላት ምገበው መፈንሰፍ አይችልም ሶላት መጀመሪያ መቋጫ አላት ሙፍተታሃቱን ቢተክቢሪ ወሙክተተመቱን ቢተስሊሚ ተብሏል ሽያጭ ላይ ግን ይህንን ቃል ተጠቀሙ የሚል የተቀመጠ ቃል እስከለለ ድረስ ሰዎች መገልገያና መጠቀሚያ ያደረጉት ሁሉ ግብይትን ያጸድቃል ስለዚህ ማለት ነው ይሄን ካላለ ግብይት አይጸድቅም የሚባል ነገር የለም هو الذي خلق لكم ما في الارض جميعا ብሏል አላህ አሁን በምድር ያለው ሁሉ ለእናንተ የተፈጠረው ብሏል ከተከለከለ ውጭ ያለው ሁሉ የተፈቀደ ነው አንድ ነገር حرام ማለት አንድ ነገር حلال ማለት ማስረጃ ያስፈልገዋል ይላሉ አላየሃል ግብይት ላይ እንግዲህ ብዙ አህካሞች ይኖራሉ መገበያየት በጣም ጥቅም አለው ያለን ነገር ለማግኘት ያለን ነገር ለሰው ለማካፈል ግብይት መኖሩ የግድ ነው ግብይት ላይ ባይሆን ሪባ እንዳይገባ ወለድ እንዳይገባ መጠንቀቅ ያስፈልጋል ሪባ የሚባል ነገር ማታለል ማጭበርበር የሚባል ነገር እንደገና ጥሩ ያልሆነው እቃ ጥሩ ነው ብሎ ማቅረብ ግብይት ላይ حرام ሊያደርጉ የሚችሉ ነገሮች ምን መሰላችሁ ሶስት ነገሮች ናቸው ይላሉ አንደኛው ወለድ ነገር ካለው ግብይቱ حرام ይሆናል ወለድ የተከለከለ ስለሆነ ሁለተኛው ገረርና ጀሃላ ይላል የሚሸጠው የሚለወጠው ነገር አለመታወቁ ምን እንዳለ የማይታወቅ ለምሳሌ ባህሩ ውስጥ አሳ የሚያድኑ ሰዎች ማደኛ ያላቸው የሚወረውሩ እሱን ጥየ እዛ ማደኛ ውስጥ የገባውን አሳ ሽጨልሃለሁ ቢለው አይቻልም ባየር ላይ የምትበረውን ወፍ ሽጨልሃለሁ ማለት አይቻለም ጀሃላ ስላለው ሊኖር ይችላል ላይኖር ይችላል ማታ በዛው እግር መንገዱንም መሸንገልም የሚባል ነገር አብሮ ይመጣል ባህር ላይ ወሩሮ አንድ ሳይዝ ይመጣ ይችላል አንድ ወረወኩትን ያገኘሁትን ሽጨልሃል በእኛ ያክል እሺ ገዝቻለሁ አይቻለም ስለማይታወቅ እንደገና ይቺ ያለችው ግመል የምትወልዳት ያቺ ደግሞ የምትወልደው ሽጨልሃለሁ ለምሳሌ ገና ላም አለችው ላሚቱ ወልዳ ያቺ የተወለደች ደግሞ የምትወልደው ሽጨላለው አይሆንም ያቺ ላም ሳትወልድ ልትሞት ትችላለች የተወለደችውም ሳታርግ ልትሞት ትችላለች ይሄ የሚባል ጀሃላና ገረር ይባላል ሌላው قاعده الخداع والتغرير የሚል ነገር አለ በርበር የተበላሸው እቃ ጥሩ አድርጎ ማቅረብ ዴቱ ቀኑ ያለቀውን እቃ አዲስ አስመስሎ ማቅረብ ዝናብ የመታው ዝናብ ያመጣው አስመስሎ ማቅረብ በሽተኛ የሆነችውን እንሰሳ ጤናማ አስመስሎ ማቅረብ ወተት የሌላትን ላም ሶስት አረቅ ሳያርቡ ያስቀምጧትና ገበያ ሲያወጧት ጥሩ ትመስላለች እንደዛ ጎመሸጥ የመሳሰለ ክልክል ነው ጨው በጥብጠው ውሃ ጠጥተው የሚያመጡ አሉ ከብቶችን በገጠሩ ነው እብር ላይም ከመጣን forged ብር አለ normal ብር አስመስሎ አመጥቶ ሽጦ ይሄዳል ይሄ ካለበት حرام ነው طيب ሽያጭ ላይ እንግዲህ ሹሩጡል በይዕ የሚባል ነገር አለ የመሸጥ የመለወጥ መስፈርት የተከለከለም ነገር አለ ሹሩጥ ማለት መስፈርቶች ማለት ነው ሸርጥ ከሆነ መስፈርት ማለት ነው ሸርጥ ማለት ሸርጡ ካልተገኘ መሽሩጡ አይገኝም ይሄን ነገር ለማድረግ ይሄን ማድረግ ይጠበቅብሃል ከተባለ አንድ ሰው የግድ ነው ሶላት ለመስገድ ውዱ ያስፈልጋል ከተባለ ውዱ ሸርጥ ነው ለማን ለሶላት ያለ ውዱ ሶላት ይገኛል ተብሎ አይጠበቅም ግን ውዱ ተገኘ ማለት ደግሞ ሶላት ተገኘ ማለት አይደለም ውዱ ከተገኘ ሸርጡ ከተገኘ በኋላ ያ መሽሩጡ ነገር መፈጸም አለበት ካልተፈጸመ ዋጋ ያጣል ማለት ነው ሸርጡ መገኘቱ ብቻውንም በቂ አይደለም ስለዚህ ሸርጥ ማለት ምንድነው ሲሉ ما يلزم من عدمه على عدمه ይሉታል ولا يلزم من وجوده وجود ولا عدم لذاته ይሉታል ምን ማለት ነው ሸርጥ ማለት ቅድመ ሁኔታ ማለት እሱ ሲጠፋ ሁሉም የሚጠፋበት ነገር ማለት ነው ውዶ ከሌለ ሶላቱም የለም ማለት ነው طيب ግን ሸርጡ ተገኘ ማለት ደግሞ ሸርጡ ብቻ መገኘቱ ولا يلزم العجز من من وجوده شرط መገኘቱ ውዶ መገኘቱ ለምሳሌ وجودን የስራት መገኘት ወላ አደሙን መጥፋትንም አያመለክትም ያው ሲሰግድ ነው እንጂ ተገኘ የምንለው ካልሰገደ ሸርጡ መገኘቱ አያሟላውም ማለታቸው ነው ስለዚህ ሽያጭ ላይ መስፈርቶች ካልተሟሉ ግብይቱ ሊጸድቅ አይችልም እንደዚሁም ከመገበያየት የሚከለክሉ ነገር ካልጠፉ ግብይቱ ሐላልና የተፈቀደ ሊሆን አይችልም ምን ምን ናቸው ሸርጦቹ ግብይት ላይ ቅድመ ሁኔታዎች ምን ምን ናቸው ካል አንደኛ ሻጭና ገዢ ተዋደው መጋዛት አለባቸው በደንብ ስሙ ነገር ተመሳሳይ የሆነ ነገር ምን መጣው ኒካም ወደፊት ይመጣል ግብይት ግብይት ሊሆን ዘንድ ሪዷ ውደታ መኖር አለበት ፍቃደኝነት መኖር አለበት ከማን ከሁለቱም ከሻጭም ከገዥም ለምሳሌ አንድን ሰው ግድ ይሄን ካልሸጥክ ከገለሃሉ ተባለ ይሄን ንብረትን ካልሸጥክ እገልሃለሁ ለማን ለዚህ ሰውዬ ዋጋውንም ያው ሰው ሊያወጣው ይችላል ይሄን ያህል ይችላል ህይወቱን ለማትረፍ ሊሸጥ ይችላል ያ ሰውዬ ወዷል አልወደደም ተገደሩ ያ የገዛው ሰውዬ ሐላል ይሆንለታል ወይ ነው አይሆንለትም ተገዶን የሸጠለት እንቢ እሱ ሊገደል ይችላል ለጊዜው ግብይት ሊመስል ይችላል ግን በስከ አላህ በኩል አበድ ያ ነገር ግብይት ሊሆን አይችልም ነው ስለዚህ ከግብይ ሸርጡ አንዱ ምንድነው ሻጭና ገዢ ፍቃደኛ ሆነው በፍላጎታቸው መሻሻጥ መጋዛት አለባቸው በሉ ለዚህ ማስረጃ ያው ግልጽ ነው ቁርአን ሐዲስ ሞልቷል ሁለተኛው አህልየቱል አቂድ ነው የሚሸጠው መሆን የሚገዛው ሰው ለመሸጥ ለመለወጥ ብቃት ያለው መሆን አለበት ምን ማለታችን ነው ብቃት ነው ለመሸጥ ለመለወጥ ብቃት ያለው አካል መሆን አለበት ሻጭም ገዥም ምሳሌ የአራት አመት ልጅ የሶስት አመት ልጅ የእናት አባቶችን ንብረት አውጥቶ ሸጠው የሚገዛው ሰው ተደሰው ሊሆን ይችላል ሻጩ ግን ህፃን ነው አያችሁት የህፃን ልጅ የሸጠው ነገር ይጸድቃል አይጸርቅም አይጸርቅም አባቱ አብሮ ካልመጣ እናቱ አብራ መጣ ያን ካላጸደቀችው አይሆንም እሱ ሄደው ለምሳሌ ዝም ብሎ 100 ብር ሰጥተው አንድ ከረሜላን ይመልሳሉ ምን ምንድነው የሚያሳየው ይሄ የመሸጥ የመለወጥ ብቃት የላቸውም ማለት ነው አእምሮ የተነካሰው እንደዛው ነው አእምሮ የተነካሰው ደግሞ አንዳንድ ሲፈጠር ነው ጅል ሆኖ የሚፈጠር ሰው አለ አቅማዳም ደርሶ ራሱ መሸጥ መለወጥን የማያውቅ ሰው አለ አይደል እንደዚህ ያለ ሰው አህልያ የለውም ግብይትን ለማጽደቅ ብቃት የለውም እንላለን ስለዚህ ብቃት መኖር ሸርጥ ነው ሁለት በሉ ሶስተኛው ያ የሚገበያዩት ነገር የሚገበያዩት ነገር ዋጋ ውጪ መሆን አለበት ጥቅም ሰጪ መሆን አለበት ጥቅም የማይሰጥ ዋጋ ውጪ ካልሆነ ምን ምን ይሻሻጡታል ምን ጥቅም አለው ሳንቲም ሊከፈልበት አይችልም ማለት ነው እሺ አራተኛ ሸርጥ يكون العاقل ያ የሚሸጠው ሰውዬ ወይ ግብይቱ የሚፈጽመው አካል ፍቃደኛም ሆኖ የማሰር የመገሸጥ የመለወጥ ብቃትም ኑሮት የሚሸጠው ነገርም ዋጋ ውጪ ሆኖ አራተኛ ባለቤት መሆን አለበት ሻጩ ለዛ ለሚሸጠው ነገር ባለቤት መሆን አለበት ወይም ሽጥ ተብሎ ውክልና የተሰጠው ፍቃድ ያለው መሆን አለበት ግልጽ ነው የሰው ቤት ብድግ ቢሸጥ አንድ ሰው ብድግ ብሎ አቅማዳም ብቃት አለው ሁሉም ነገር ተሟልቷል የሱ ንብረት ግን አይደለም አይሆንም የሰው ንብረት አንሶ መሸጥማ ቢቻል ሀብታሞች ሆን ነበር አይቻልም ስለዚህ አራት መሰርቶች የግድ መሟላት አለባቸው አምስተኛ ያ የምንሸጠው ነገር ለገዡ ለማስረከብ የሚቻል መሆን አለበት ተነስቶ የሚሄድ የሚሆን ከዚህ እስከዚህ መከለል የሚቻል የሚሆን ያ የምንገበያይበት ነገር ይሄን ያክል ተብሎ የሚታወቅ መሆን አለበት ለማስረከብም የምንችለው ነገር መሆን አለበት ድንበር በማሳየትም ሆነ በቁጥርም ይሁን በሚዛንም ይሁን ስድስተኛ የሚሸጠው ነገር የሚከፈልበት ዋጋው የታወቀ መሆን አለበት ለምሳሌ ከፍየሎች መካከል የተወሰኑ ሽጨልሃለሁ ቢላ አይቻልም የተወሰኑ ስንት ቁጥሩ ስንት ፍየል ልብሶችም ከሆነ የተወሰኑ ልብሶችን በቃ የሆነ ነገር ቁርጥ ያለ ያላለ ነገር ማለት ነው አይሆንም የታወቀ መሆን አለበት ዋጋውም በዶላርም ይሁን በሪያልም ይሁን ምን ያክል የሚለው ነገር መታወቅ አለበት معلومين ان يكون المبيع والثمن معلومين للبائع والمشتري ለገዢውም ለሻጩም የሚከፈለው ገንዘብ እንዲሁም የሚገዛው ነገር መታወቅ አለበት ያልታወቀ ጀሃላ ይሉታል ያልታወቀ ነገር መሸጥ አይቻልም ቅድም የመሰኩላቸው ነው ከባህሪያው ማውጣውና አሳ ሽጭልሃለሁ ለምሳሌ ከፍየሎች መካከል ወይ ከልብሶች መካከል ከሸቀጥ መካከል የተወሰነ ሽጨልሃለሁ እንደዛ አይቻልም መታወቅ አለበት በቁጥር ምን በሚዛን ምን በኬሻ ምን ስለዚህ ግብይት ላይ ተከርክረው የምናገኛቸው ወደፊት ስንቀራ አንድም ጅሃላ ማንነቱ ያልታወቀ ሲሆን ነው ወይም ማታለል ሲኖርበት ነው ወይም ሪባ ሲገባበት ነው የሚከለከለው ከዛ ውጭ አይከለከልም ግብይት ማለት ነው ቀጥታ ወደ ሐዲሱ እንገባለን ያው መግቢያው ስለሚጠቅማችሁ ነው ሐዲሱ ላይ በዚህ ምስል ማይብራራው ከዚህ ካወቃችሁት ሐዲሱ ሲመጣ ግልጽ ይሆንላችኋል ባቡ ሹሩጢሂ የግብይትን መስፈርቶች የሚገልጽ ምዕራፍ ነው ወማ ኑሄ የተከለከለውንም አንሁ ከዚህ ከሸርጥ ከቅድመ ሁኔታ ግብይት ላይ ቅድመ ሁኔታ ማድረጉ የተከለከለውንም አንድ ወይም ደግሞ ባቡ ሹሩጢሂ ማለት ባቡ ሹሩጢ በይዒ ማለት ነው ይሄ የሚለው ተውላጠ ስሙ ወደ በይዕን የሚመለሰው የግብይትን ቅድመ ሁኔታ ይገልጻል ወማ ኑሂ የተከለከለውን አንሁ ከዚህ ከግብይት ወደ ዶሚሩ ወደ ተውላጠ ስሙ መልሰን አንሁ ማለት አን البيع እንደ ማለት ከግብይት عرفاعه ابن رافع የራፊዕ ልጅ የሆነው ተመሳሳይ ስም ነው رضي الله عنه من على أن النبي صلى الله عليه وسلم يا الله ملكتنيا سئل سئل بسن تطيقوا سئل تطيقه ማለት ነው ሰአለ ጠየቀ ማለት ነው አዩል ከስቢ አጥየቡ ከከስብ ሁሉ ከንግድ ሁሉ እንደው ስራ ሰርቶ ከሚገኘው ነገር ሁሉ አጥየቡ የትኛው ነው በጣም ቆንጆ ያማረው የሚባለው ግቢ ስራ ምንድነው እንደማለት ነው አዩል ከስቢ አጥየማት ከስራ ሁሉ ጥሩ የሚባል ስራ እንደው ምንድነው ተብለው ተጠየቁ ቃለ አመሉ الرجل بيده አያችሁት አመሉ الرجل የሰውዬ ስራ ነው አሉ ሴትም ብትሆን ያው ነው بيده በእጁ ሰርቶ የሚያገኘው የሰው በላበቱ በዲካሙ በእጁ ሰርቶ ማለት ግድ እጁን መማገድ አይደለም በእግሩም ሊሰራው ይችላል በጆሮም ሊሰራው ይችላል አላየሃል በእጁ ሰርቶ ማለት በላቡ ማለት ነው ወጥቶ ወርዶ ደክሞ ያገኘው ነገር ማለት የተፈለገው እንደ ቁጭ ወንበር ላይ እየለመነም ሆነ እየሰጡት ያ ከስብ ሊባል ይችላል ግን ያ የእጅ ከስብ አይባልም አመሉ الرجل بيده ከተባለ ወጥቶ ወርዶ የሚያመጣው በራሱ የሚከስበው የሚሰራው ማለት ነው ወኩሉ በይዕን አሉ ሽያጭ ሁሉ መብሩርን ማለት ከወንጀል ከክልክል ነገር የጸዳና ንጹህ የሆነ ግብይት ሁሉ እሱ መልካም ስራ ነው ሲሉ ገልጸዋል ይላል رواه البزار وصححه الحاكم حاكم ሶሂህ ብለውታል ብዙ ሰነዶች አሉት ያንን ጨምቀው ሰነዱን ወደ ሐሰን ደረጃ ወደ ሰሂህ ደረጃ ይደርሳል ብለውታል እሺ ከስራ ሁሉ ጥሩ ስራ የሚባለው የትኛው ነው ሁሉም ስራ ነው እንግዲህ ነገር ግን የእጅ ስራ ይበልጣል አሉ የእጅ ስራ ከዛ ውስጥ ደግሞ ወኩሉ በይን አሉ ሽያጭ ሁሉ መብሩሪን ንጹህ የሆነ መብሩር በረ የበሩ በረን ፈልባሩ ሆሳዲቁ ሷሊህ እውነተኛ የሆነ ግብይት ሻጩም እውነቱን አውርቶ ገዥም እውነቱን አውርቶ ማለት ነው ግብይት ላይ ብዙ ችግሮች አሉ ሻጭም ይሄን ያህል ተሰጥቶ ነበር እንደው አልሸጥም ብዬ ነው እንጂ ወላሂ ይላል ገዢው እኔ ይዛው ዳግንች ነበር ይላል የት የሆነ ቦታ በስንት አገኘው በዚህ ያክል ይላል አታገኝም ወላህ አግኝቼ ይላል እዚህ ጋር እውነተኛ መሆን ይፈልጋል ከሁለቱም ሁለቱም እውነተኛ ሆነው ከሸጡ ከገዙ ያምን ይባላል በይዑም መብሩር ይባላል እውነተኛ የሆነ ከሐቅ ያላዘነበለ መስመር ያልሳተ ግብይት ማለት ነው ወዲድ ወዲዱሁ አልዓቅ ይባላል አንድ ሰው ለቤተሰቡ ባር ነው ለወላጆቹ ባር ነው ከተባለ በጎ ሰሪ ነው ማለት ነው ጥሩ ሰው ነው ማለት ነው ተቃራኒው አቅ ይባላል የወላጆችን ሐቅ የማይወጣ እንደማለት እና አሁን ግብይት ላይ የግብይትን ሐቅ የሚወጣው በዑ መብሩር ይባላል የግብይትን ሸርጥ ያልጠበቀው አቅ ነውና ቅጥፈት ያለበት ማታለል ያለበት ወለድ ያለበት ነገር መብሩር አይባልም ነው طيب هو الذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه الى الله እንግዲህ ንግድን እየጠቀሰ ይመስላል አላህ ማተርሱ ያ ነው ለእናንተ ምድርን የተዋረደች ዝቅ ያለች ያደረገ በሷ ዳር እስከ ዳር ሄዱባት ከሲሳዋም ካበቀለችው ካወጣችው ነገር ብሉ ጠጡ ይላል አፍዶሉ ከመካሲብ አመሉ الرجل بيده ግብርና እንደሆን ግብርና መጅ ስራ ነው فقد جاء في سوره سورة قال ما اكل احد طعاما قط خير خير من ان ياكل من ان ياكل من عمل يده አንድ ሰው ጠቃሚ ወይም በላጭ የሆነ ምግብ አልበላም በእጁ ሰርቶ ከሚበላው የበለጠ ብለው ነብዩ አለይሂ ሰላም ተናግረዋል ንግድ በጣም ሸርጡን የጠበቀ ንግድ ከሆነ ትልቅ የሥራ እድል ነው ጥሩ ነጋዴ ማል በረተ ኪራም የተባለው ነው ከንጹሃን ሰዎች ጋር ይቀሰቀሳል ነው የተባለው እውነተኛ ነጋዴ كفى بالمرء اثما ان يحبس عمن يملك قوته እንግዲህ ከስራ ሁሉ በላጩ ምንድነው ነው አሁን ጥያቄው እንዳያችሁት አዩል ከስቢ አጥየቡ በጣም ቆንጆ ምንድነው ሲባሉ የሰው ልጅ ሰርቶ ያገኘው አሉ እና እንዲሁም ወኩሉ በይ መብሩር ከኃጢአት ከወንጀል ከማጭበርበር ከምናምን የጸዳ ግብይት ነው አሉ ከዚህ ተነስተው ዑለማዎች ከስራ ሁሉ ጥሩ ስራ ምንድነው ሲባል አንዳንዶቹ ግብርና ነው አሉ አሁን በንግድ ላይ ካለውና በግብርና ላይ ካለው حرام ይሰራ حرام ይገባበታላችሁ የምትጠብቁት የትኛው ነው ማወርድ እንደሚሉት አጥየቡሃ ዚራ ይላሉ ንግድ በጣም አስቸጋሪ ነው ግን ሸርጡን ጠብቆ የነገደ ሰው በጣም ነገር ነው አጥየቡሃ አዝራዓቱ አሉ ዘርቶ አርሶ አርሶ አዝምሮ መብላት ነው አሉ ለምን ቢሏቸው لانها اقرب الى التوكل በአላህ ለመመካት በጣም አመቸው ግብርና ነው አሉ ለምን ተወኩል እንዴት ያመጣል ገበሬ አንድ ቁና እህል አንድ ኩንታል እህሉን መሬት ላይ ይጥለዋል ያፈራውን እህል መሬት ሲቀብሮ መቼም አላህ ይሰጠኛል ይሄን አብቅሎ አዝም አብቦ ምን ብሎ አፍርቶ ይሰጠኛል በሚል ተወኩል አድርጎ ነው በአላህ ላይ ተመክቶ ነው እንጂ እዛ መሬት ላይ ያችን እህል አይጥላት ነበር ይሄ ተወኩል ስላለው ግብርና ይሻላል አሉ አንዳንዶቹ ኢማሙ ነዋዊ አጥየቡል መካሲቢ አመሉ الانسان بيده የሰው ልጅ በእጁ ሰርቶ የሚበላው ነው ጥሩ ማለት አሉ ዚራዓ ከሆነ فهو አጥየቡል መካሲብ ነው አሉ ከከስቡ ሁሉ በላጩ ግብርና ነው አሉ ለምን ቢሏቸው አንደኛ በእጁ የሰራው ስራ ነው አሁን ዛሃድ ላይ እንደሰማ ነው በላበቱ የሚመጣ ነው ሁለተኛ ተወኩል አለው አሉ ሶስተኛ ጥቅሙ ለገበሬው ብቻ አይደለም ለሰረው ብቻ አይደለም ለእንሰሳውም ሁሉ ይጠቅማል ለአዋፋቱ ለሚንቀሳቀሰው ጤፍ ቢዘራ ጤፉ ሰዎች እህሉ ሰዎችን ይጠቅማል ገለባው ደግሞ ከብቶችን ይጠቅማል እዛው ላይ ያለ ደግሞ ወፎቹ ምኖቹ ደግሞ ይበላሉ ግርዱ ምኑ ዘይቀራል ብዙ ነገር አለው እናሱ ይበልጣል አሉ እብኑ ሐጀር የዚህ ብሉግ መራን ባለቤት ናቸው አፍዶል መካሲቢ من اموال الكفار بالجهاد አረክ የመሄ من اموال الكفار የሚመጣው ነው በጂሃድ ያሉ በትግል በጃር የሚገኘው ገንዘብ አሉ ፈሆ መክሰቡ ነብይ ሰለላሁ ዐለይሂ ወሰለም የነብያችን ትልቁ ከስባቸው አለ ለምን እሱ በላጭ የሆነበት አለ? ወሊማ ፊ ምን ኢላይ ከሊመቲላሂ ተዓላ ጂሃድ ራሱ ቁንጮ ነው ተብሏል በዛ የሚመጣው ደግሞ እንደዛው በጣም ቁንጮ ነው ማለታቸው ነው ለምን ያአላህን ያአላህን ዲን ያስፋፉ የሚመጣ كسب ስለሆነ حقيقة ው በዳዕዋ ላይ ተሰማርተው ደሞዝ የሚበሉ ሰዎች ኢኽላሱ ካላቸው አያሹት ኢዕላ ከሊመትላህ ነው የአላህን ቃል ከፍ እያደረጉ እያስተማሩ በዛ ላይ ማግኘት ጥሩ ነገር ነው እርግጥ ይሄም በልፋት የመጣ ነው ዝም ብሎ ይመጣ አይደለም ተምሮ ስንት ደግሞ ማስተማር ማለት ነው መምህራን እንዳተነቁ طيب الشيخ عبد الرحمن السعدي اختلف العلماء አዩ المكاسب الدنيويه اولى ከዱንያ ከስብ የቱ ይበልጣል በሚል ብዙ ተጨቃጭቀዋል አንዳንዱ ግብርናን አብልጧል አንዳንዱ ንግድን አብልጧል አንዳንዱ በእጅ የሚሰራ በእጅ የሚሰራ ምንድነው ደግሞ ብረት ቀልቃጭ መሆኑ ነው ሸክላ መስራት የሆነ የተለያዩ ፋብሪካዎችን መስራት ማለት ነው ብረት እንዳቀጠቅጡ በእኛ ሀገር ሚስትም አታገኙም ባልም ማታገኙም አላ ብዙ ብለዋል ዙሮ ዙሮ በእጅ የተሰራ ነገር በላበት የመጣ ነገር በጣም እሱ ነው ከዛ ውጭ በልመና የሚመጣ በስንፍና የሚመጣ በዝርፊያ የሚመጣ በቅሚያ የሚመጣ የእጅ ስራ ሊበል አይችልም ይሄ ቆሻሻ ነው የሚሆነው ጥሩ አይደለም እሺ ቀጥሉ وعن جابر بن عبد الله رضي الله عنه أنه سمع أنه سمع رسول الله صلى الله عليه وسلم يقول عام الفتح إن الله ورسوله حرم بيع الخمر والميتة والخنزير والأصنام فقيل يا رسول الله أرأيت شهوم أرأيت شهوم ميت أنها تطلى بها, بها السفن وتدهن بها الجلود ويسبه بها الناس فقال لا هو حرام ثم قال رسول الله صلى الله عليه وسلم عند ذلك قتل, قتل الله يهود إن الله تعالى ما حرم عليهم شهومها جملوه ثم باعوه ثم باعوه فأكلوا ثمنه متفق عليه طيب وعن جابر بن عبد الله رضي الله عنهما أنه سمع رسول الله صلى الله عليه وسلم يقول عام الفتح وهو بمكة إن الله ورسوله حرم بيع الخمر والميتة والخنزير والأصنام فقيل يا رسول الله أرأيت شحوم الميتة فإنها تطلى بها السفن وتدهن بها الجلود ويستصبح بها الناس أو ويستصبح بها الناس فقال لا هو حرام ثم قال رسول الله صلى الله عليه وسلم عند ذلك قاتل الله اليهود قاتل الله اليهود إن الله تعالى لما حرم عليهم شحومها جملوه ثم باعوه فاكلوا ثمنه متفق عليه جابر بن عبد الله ልጁም አባትየውም ሱሐቢዎች ናቸው የሁለቱም ስራ አላህ ይወደድላቸው ጃብር ምን እንደሚለው انه سمع رسول الله يا መልእክተኛ የሰማ መሆኑን ምን ሲያደርጉ የቁሉ ሲናገሩ መቸ አመል فتح መካ የተከፈተች አመት በስንተኛው አመት የተከፈተችው መካ መካ የተከፈተችበት አመት ሁለት አረ ይቀረኛል መካ የተከፈተው በሂጅራው ስንት ነው ነው መዲና ጀዛኪላ ኸይር ስምንተኛው አመት ላይ ነው ፈትሁ መካ በስምንተኛው አመት ነው طيب መካ ላይ ነው ان الله الله ورسوله መልረመ እርም አድርጓል በይዕ الخمر አስካሪ መጠጥ መሸጥ አረቂ ይሁን ጠላ ይሁን ወዘተ ዝርዝር አንገባም የሚያሰክረው ሁሉ ይሰማ ኸምራን አስካሪ መጠጥን መሸጥን እርም አድርገዋል አንድ ሁለተኛ ወልመይተቲ ሙታንን ሳይታረድ የሞተን ነገር ከነ ህይወቱ እያለ ቢታረድ የሚበቃ የነበረውን እንሰሳ እንዲሁም ሙቶ ከተገኘ አይበላም ወልኸንዚሪ ከርከሮና አሳማ ከርከሮና አሳማ ሁሉም አንድ ነው ያው አንዳንዱ ከከሩራው አንዳንዱ አሳማ ያው ከመልክም ለሁለት ይከፍሉታል ዙሮ ዙሮ ያው አንድ አይነት ነው ወልአስናም ታቦቶች ማለት ነው አስናም ታቦት ታቦትን ሽጦ መብላት አይቻልም ፈቂለ ያ رسول الله አሏቸው ፈቂለ ተባሉ ማን ነብያችን ምን ተባሉ ያ ረሱላህ አንተ አላህ መልእክተኛ ሆይ ብሎ ጥያቄ ቀረበባቸው ነው አራአይተ አይ አخبرنا ሲንገሩን شحوم الميتة የሞተችውን ነገር ያው አይበቃም ብለው የለ ሹሁም ማለት ሞራ ማለት ነው ሞራ ታቀላችሁ ስጋው ላይ ስጋው በጣም ከቀይ ወደ ነጭ ይቀየራል ሞራ ይባላል የሞተችው እንሰሳ ሞራ ይኖራታል ያን ሞራውን ብንጠቀመውስ የሞተችው ስጋ ሻይ በላ ማላችሁ ሞራውን ብንጠቀመው ለምን ያሁኑ ቤንዚን የዛ ጊዜ እሱ ነው فانها እርሷሩ ትጥራ ቢሃ ስፉን ጃልባዎች መርከቦች የሚቀቡት እሱ ነው የእንጨት የሚሰራው ጣውላው ቅባት ደሞሱ ይፈልጋል በደንብ ሆኖ ያሞራ የሚቀለጠው እዛ ላይ ወቱድሃኑ ቢሃል ጁሉድ ቆዳ በገጠር ያደጋችሁ ካላችሁ የሚለፋው አሁን በቅባት ነው ያጅሉታል ማጅል ይባላል ተቀብቶ ይዘፈዘፍና ከዛን ሰው የሚያለፉት ማልፋት እንግዲህ ታጠቁ ትችላላችሁ ያው ቆዳ ማውጣት ማለት ነው መስገጃ ሊያደርጉት ይችላሉ ልብስ ሊያደርጉት ይችላሉ ዳባ የሚባል አለ ሽርጥ ሊያደርጉት ይችላሉ ብዙ ነገር አለ ቆዳውን ማለሰሻ ዋናው እሱ ነው ወይስተስቢሑ ቢሃ الناس ሰዎች እንደ ጧፍም ይጠቀሙታል ያሁኑ መብራት ያን ጊዜ ጧፍ ነው ጧፍ ደግሞ የሚሰራው ከቅባት ነው ከዙ ከሞራው ማለት ነው ለዚህ ለዚህ አገልግሎት ይውላልና ባይሆን እንደው የሞተውን ነገር መሸጥ መብላት ባይፈቀድም ለዚህ እኮ አይፈቀድ ሞራውን ለመጠቀም ሲሏቸው ምን ትላለህ ነው فقال لا አይቻልም لا يجوز ማለት ነው هو حرام እሱ حرام ነው እርም ነው አይነካም አሉ ሞተች እንስሳ خلاص ሞተች ነው ثم قال رسول الله صلى الله عليه وسلم عند ذلك ይህስባቸው አይበቃም ብሎ መልስ ከሰጡ በኋላ አስከትለው አሉ ምን አሉ قاتل الله اليهود يهودዎችን አላህ ያጥፋቸው አላህ ይግደላቸው ان الله تعالى الله لما حرم عليهم ክልክል ሲያደርግባቸው በእነሱ ላይ ሹሁመሃማት ቅባትን ስብን ነገር ክልክል አድርጎባቸው ነበር ክልክል ባደረገባቸው ሰዓት ተጠቀሙ ሄለ ተጠቀሙ ዘድ ተጠቀሙ ምን አደረጉ ጀመሉ አሉ አቀለጡትና ጧፍ አደረጉት ከዛ በኋላ ሸጡት ሸጠው ፈአከሉ ሰመነ ፈአከሉ ሰመነሁ ዋጋውን በሉት አሁን ምን ሆነ በተዛዋሪ መልኩ የተከለከለውን ሙታን በሉት ማለት ነው ያገራችን ሰው በሬ ሞተብኝ ይላል እህ በሬውን ለጉምዝ ሽጨ ይላል ወይም ደግሞ ለክርስቲያን ሽጨ ግብር በከፍልበት ሳብሩን ይላሉ ግብር ስለማይበላ ማታቸው ነው እንደገና ዝረው ጥይት ብገዛበትስ ይላሉ መሳሪያ ብገዛበት የሚበላል ለምን መቼም ይለዋል እሺ ያ ብር ባይኖር ጥይት ገዛ አገዛም ይሄን ብር ባታገኝ ግብር ትከፍላለህ አትከፍልም ይከፍላል ስለዚህ የጉዳይ መፈጸም ያደረከው ማለት ነው ተዛዋሪ መልኩ ስለዚህ መብላቱ የተከለከለ መሸጡም ክልክል ነው መልበስ حرام የሆነ ለሌላ ሰው ማልበስም حرام ነው ነው ለምንም ሆነ ለምንም ሆነ በተዛዋሪም ሆነ በቀጥታ የሚበላ ነገር ገንዘቤን በላኝ ኮከሌ ይላል ታፉ ጎረሰው ማለት አይደለም ወሰደብኝ ማለት ነው ስለዚህ መብላት ብቻ አይደለም حرام የሚሆነው መጠቀም ክልክል ነው ማለታችን ነው ስለዚህ ይሁዶችን ያነሱ ለምንድን ነው ነብያችን የነሱን ኬዝ እናንተ ልትጠቀሙ አፈለጋችሁ ስብ እንዳትበሉ ብሎ አላህ ክልክል ሲያደርግባቸው አቅልጠው ሽጠው በሳንቲሙ ፍየል ሊገዙበት ይችላሉ ዙሮ በሉት ማለት ነው እናንተም ይችን ኬዝ ተጠቀሙ ነው እዚህ ጋር ተራገሙ አንደኛ መራገም የሚያስችል ነው ነጥቡ ሁለተኛ እናንተም እንደነሱ ከተሰማራችሁ የሆነው የሚጠብቃችሁ ትረገማላችሁ ማለት ነው ማስጠንቀቂያ ነው ማንን ግረፈው ማንን እንዲሰማ ይባላል ሀገራችን የይሁዶችን ስራን ሰው ሲያወግዙ ነብዩ አለይሂ ሰላቱ ወሰለም ዝም ብለው አይደለም ተረት አይደለም መሰሎቻቸውም ይረገማሉ የእነሱን ድርጊት የተከተለ ሁሉ ያው ነው ለማለት ነው አሁን ስንት ነገር አገኘ ተከለከለ ከዚህ ሐዲስ ላይ ብቻ ያው የሚፈቀደው ብዙ ስለሆነ መዘርዘር አይቻልም የሚከረከረው ግን ጥቂት ስለሆነ እሱ ይዘረዘራል አስካሪ መጠጥ የሞተ የበከተ ነገር ከከሩ አሳማ ታቦት መሸጥ አይቻልም አራት ነገሮች እዚህ ጋር ክልክል ናቸው ብሎናል ስቡም ቢሆን ያው ከመታ ጋር የሚቆጠረው ከለየ ነው አምስት ነው እንችላለን ማለት ማንኛውም ማለት ነው የሚያሰክር ነገር ሁሉ ክልክል ነው ان الله ورسوله ብሎ حرم ነው የሚላቸው حرما ነው የሚላቸው ክታባቸው حرم ከሆነ አላህ حرام አድርጓል ነብያችን حرام አድርገዋል እያንዳንዱ حرما አልፋ ከቆመች ደግሞ ሁለታቸውም حرام አድርገዋል ለማለት ነው የሚሆነው ሁለቱም ያስከዳል ለማንኛውም ላ አይቻልም ላ ተቢዑሃ አትሽጧት መሸጡ حرام ነው መሸጡ حرام የሆነ ደግሞ መጠቀሙ حرام ነው ማለታችን ነው አራአይተ የሚለውን ስትረጉሙ بمعنى اخبرنا አስንገሩን ማለት ነው መቀባት መለቅለቅ ማለት ነው ሱፉን ሰፊና ነው ታውቃላችሁ ጀልባ ማለት ነው جملوه بفتح الجيم والميم جملوه بمعنى عذابه من አቀለጡት ማለት ነው عذاب الشهمه المحرمه جمل من باب نصر نصر ينصر جمل يجمل ومنه الجميل الشحم المذاب ثم طيب على اي حال አቀልጦ ሸጡ ማለት ነው በጥቅሉ ሸሪዓችን የሚጎዳን ነገር ከልክሏል የሞተን ነገር የከለከለበት ለኛ ጉዳት ስላለው ነው አስካሪ መጠጥም የሚጠጡ ሰዎችም እንደው ጥሩ ነው አይሉም መጥፎነትን ያውቃሉ እየተንቀጫቀጨ ገደል እየገባ እየወደቀ እያየው ጥሩ ነው የሚሰው መቸም የለም ግን ልምድ ሆኖብን ምናምን ይለዋል ምክንያታቸው ብዙ ነው አላየን መፍሰዳ ያለው ነገር ነው ጉዳት የሚያመጣ ለራሱ ለህብረተሰቡ ጉዳት የሚያስከትል ነገር ሸሪዓችን ይከለክላል የሞተም ነገር ያው ደመን መስህ ካልወጣ መብላቱ ጤናማ አያደርግም ከሞተ ነገር ላይ የሚፈቀድ ነገር አለ በነገራችን የፍየሎቹ የግመ የበጎቹ ጸጉራቸው ጸጉር አለ ሱፍ የሚሰራው ምናምን ከነሱ አይደለ ከጸጉራቸው እሱ እሱ ችግር የለውም ይላል ለምን ከላይ ስለሆነ ያለው ከቆሻሻ አይቆጠርም የሚል ነገር አለ ከሟቹ ጋራ የሚያገናኙ ነገር የለም ከቆሻሻው የሚመጣ ነገር አይደለም እሱ ደረቅ ነገር ነው ከዛ ጋር ንክኪነት የለውም የሚል ነገር አለ خنزير ከርከሩ አሳማ መሸጡም መብላቱም መንካቱም ቆሻሻ ማጠቃላይ አይኑ ነጃሳ ነው አእምሮ ያበላሻል ቅናትን ያጠፋል ያለው እሱ ስጋ መብላት በሚስቱ አይቀናም አንድ ወንድ ሴትን በባሉ አቀና ማለት ነው ቅናት ከጠፋ ደግሞ አገር ተበላሸ ማለት ነው ሲበዛ ነው የምንጠላው እንጂ ጭራሽ ሲጠፋ አንወድም ቅናት ሲበዛ ደግሞ አስቸጋሪ ነው ጎጆ ያፈርሳል على اي حال ሐዲሱ በጥቅሉ የሚጎዱ ነገሮችን የሚከለከል ነገር ነው ያሳየን ይሄን ሐዲስ ሙሉ በሙሉ መተግበር ይኖርብናል ነው ቀጥሉ وعن ابن مسعود رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول إذا اختلف إذا اختلف المتبايعان وليس بينهما بيت فليقول ما يقول رب السلعة أو يتاركان رواه خمسة وصححه الحاكم عن ابن مسعود رضي الله عنه أنه قال سمعت رسول الله صلى الله عليه وسلم يقول إذا اختلف المتبايعان وليس بينهما بينة فالقول ما يقول رب السلعة أو يتتاركان رواه الخمسة وصححه الحاكم كابن مسعود كعبد الله بن مسعود تزجب ስራቸውን አላህ ወደላቸውና እነሆ ቃል እርሳቸው አሉ ምን አሉ ሰሚዕቱ ረሱላላህ የአላህን መልእክተኛ ሰምቻለሁኝ የቁሉ ሲናገሩ አሉ ምን ብለው اذا اختلف المتبايعان ሁለት ተሻሻጮች ሻጭና ገዢ ማለት ነው ሙተባያን ይባላሉ ሁለት ተሻሻጮች ከተጨቃጨቁ በሐሳብ ከተለያዩ وليس بينهما بينا በመሐከላቸው ምስክር የለም ያው ሁለታቸው ብቻ የተጋዙት ኋላ ላይ ግን የሽጭልሃሉ አሸክልኝ ማም ነገር ተጨቃጨቁ ለማንኛው የማን ቃል ነው የሚሰማው ሻጭ አልሸጥኩም አለ ገዥ ደግሞ ሽጠህልኛ ገዝቻለሁ አለ ማንን እንስማ የሻጭ فالقول وليس بينهما በይና ብላ በመሐካሽ መስክር በይናማ መስክር ማለት ነው فالقول ማለት ፈልቀውሉ المسموع والمقبول መሰማትና መደመጥ ያለበት ማ يقول رب السلعات የቃው ባለቤት የሚናገረው ነው ማ يقول ما يقوله ማለት ነው የቃው ባለቤት የሚናገረው ነው የሚሰማው ካልሆነ ደግሞ አው የተታረካን በላንተም ገዝቻለሁ አትበል አንተም አልሸጥኩም አትበል ያውቃህ መቃህ ነው አንተም ብርህ ውሰድ መታታው ማለት የተታረካን ማለት ይታታዋሉ ሻጭም ከመሸጥ ገዥም ከመግዛት ማለት ነው በይና የሚለው من بان يبين بيانا وتبيانا اتضح وظهر بعد ما جاءتهم البينه ይላል ማስረጃዋ ከመጣች በኋላ ያ ማስረጃ ይገልጻል ያብራራል አሁንም ምስክር የሁለቱን ጭቅጭቅ ይፈታል ያብራራል ይገልጻል በይና ተባለ ነው የሚለው ረቡ ሲልዓ ማለት ረብ ማዝጋ ምንድነው ፈጣሪ ማለት አይደለም صاحب السلعه ማለት ነው የቃው ባለቤት ማለት ነው ማነው እሱ ሻጩ ሲልዓ ማለት ቢዱዓ ሸቀጡ ማለት ነው ብር ማን ነው ልብስ ሊሆን ይችላል የቤት ዕቃ ሊሆን ይችላል የቆቆሮ ማንኛውም ነገር ይሁን ሲላ ሲልዓ ይባላል ሲልዓን የተታረካኒ ማለት የተፈቁል ባይዑ ወልሙሽተሪ ሻጭና ገዢ ይስማማሉ ግብይቱን በማፍረስ ላይ በቃ ተቻዋለህ ማልገዛም አንተም ተሽተው በቃ ጭቅጭቁ በዚህ ይቋረጣል ነው አላየ ሐል ሐዲስ የሚያመለክተው ሁለት ሻጭና ገዢ ጭቅጭቅ ከተፈጠረ በመሐከላቸው ምስክር ምስክር ከሌለ መሰማት ያለበት ሻጩ ነው ባይሆን مع يمينهم ይላሉ ከመሐላ ጋር ነው ይላሉ ሙሉ ይወስዳል ያሉ ለምን فإن القاعدة الشرعية أن من كان القول قوله فعليه اليمين ንግግሩ ይሰማል የሚባል ሰው ያው ሙሉ ነው የሚወስደው ይላሉ البينة على المدعي واليمين على المنكر ምስክር በከሳሽ ላይ ምስክር ማን ተሐለበት መሐላ ደግሞ በሚክደው ሰው ላይ በሚክድ ሰው ላይ መሐላ ከሳሽ ደግሞ ምስክር አንተ ይባላል ማለት ማነው ይሄ የኔ ነው አለ ያንተ አይደለም አለው የኔ ነው ባዩ ከሳሽ ነው ምስክር ማንጣት አለበት ስለመሆኑ ያኛው ደግሞ በእጁ ላይ ስለተገኘ ይምላል የሱ ምሎ ይወስዳል ማለት ነው ልዩነቱ ጭቅጭቁ ምንድን ላይ ነው የተለያየ ነገር ነው አንደኛው ለምሳሌ ዋጋው ምን ያክል ነሸኩልህ ይሄን ያክል ይሄን ያክል ማሸኩልህም ይመጣል ጭቅጭቅ ተፈጠረ በሉት في صفه الثمن ዋጋው ላይ በዶላር ነው ይላል አረ የለም በዩሮ ነሸክልኝ እንጂ ደግሞ ይላል ደግሞ ለምሳሌ ወይ ደግሞ ካሽ ነው ይላል የለም ዱቤ ነሸክልኝ የሚያጨቃጭቃል እንደገና የሸጥክልኝ ይሄን እቃ ነው አይደለም ይሄን የሸኩልህ ይላል ከቃዎችም ደግሞ የባንጋሌ ገበያ ታውቃላችሁ የሆነ ጥሩ ቃል አሳይቶ ቀየር ያደርገዋል ደበቅ አድርጎ ያን ጊዜ ጭቅጭቅ ይፈጠራል ይሄን አገዛውም የገዝቻለሁ اذا اختلف في شرط او رهن በቅድመ ሁኔታ ማሟላት አለብህ ለመሸጥ ይልሃል እዛም ይጨቃጨቃሉ አላከኝ በያህል ለምሳሌ ወይ መያጁ ታስይዛለህ ይለዋል ቃብሊ የምንለው ነገር አለ አይደል ወይም ዋስትና ሰተኛል አልሰጠውህም ተመሳሳይ ጭቅጭቆች ይመጣሉ ያን ጊዜ የሻጭ ነው የሚሰማው መሰማት ያለበት እሱ የሻጭ ቃል ነው መሰማት ያለበት ነው የሚለን فالقول قول البائع على الصحيح وعلى هذا القول عمل الناس ሰዎችን በዚህ ነው እየሰሩ ያሉት ኪታቡም ይሄን የፈረደው ነው ቀጥሉ وعن أبي مسعود الأنصاري أن رسول الله صلى الله عليه وسلم نهى عن الثمن الكلب ومحر البغي وحلوان الكاهن متفق عليه عن أبي مسعود الأنصاري رضي الله عنه أن رسول الله صلى الله عليه وسلم نهى عن ثمن الكلب عن ثمن الكلب ومهر البغي وحلوان الكاهن متفق عليه أبو مسعود الأنصاري የአንሷር ሰው ናቸው ምን አሉ አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነሃ ከልክለዋል عن ثمن الكلب ውሻን ሽጦ ዋጋ መቀበል ማለት ነው ثمن الكلب ማለት የውሻ ዋጋ መቀበልን ከልክለዋል በውሻ ንግድ ላይ ተሰማረካለ አስቁሙት ومهر البغي የሸርሙጣ ክፍያ ማለት ነው በሸርሙጥና ወይም በጎዳና ተዳዳሪ የሚባለው የሚከፈል ክፍያ በሰውነት አዳሪ ማለት ነው በግይ በግያ ይባላል መህር ማለት ያው ጥሎሽ ማለት ነው ያው ለአንድ ቀን ለሁለት ቀን የሚባል ነገር ክፍያ ያለው አይደል ያ መህር ይባላል ጋብቻ ላይ ያለው መህር አይደለም ያው ለሴቶች የሚሰጠው ነገር መህር ስለሚባል በሽርሙጥና ተሰማሩት እንደዛው የሚቀበሉት መህር ይባላል طيب وحلوان الكاهن ማለት ደግሞ የጠንቋይ በጥንቁልና የሚያመጣው ገንዘብ ማለት ነው ሁልዋን ማለት ጣፋጭ ማለት ነው ጣፋጭ ለምን ጣፋጭ አለው خبيث ነው በመባል የነበረበት وخبيث الكاهن ጠንቋይ በጥንቁልና ያመጣው ቆሻሻ ገንዘብ ነበር መባል የነበረበት ግን ሁልዋን አሉት ለምንድን ነው ሁልዋን የተባለበት ሳይደክሙ ሳይለፉ ወጭ ብሎ የሚመጣ ገንዘብ ስለሆነ እቺ ጣፋጭ ትባላለች ቋንቋው ፍቹ ማለት ነው ሐቂቃ ግን ኸቢስ ነው ስለዚህ ጠንቋይ በጥንቁና ጥንቁና ሲባል ድግምት የሚያካትታል የጥንቁልና አይነቶችም አንዴ በፊንጃል አንዴ በአሸዋ አንዴ በመሳይ ጥንቁልና አለ ሁሉም ያጠቃላል ካህን ሲል በጥንቁልና የመጣ ገንዘብ እነዚህን ነገሮች ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና حرام ናቸው እንዳትጠቀሟቸው እንዳትሰማሩባቸው ስራ ነው ብላችሁ ከልብ ያው መታቁ ነው ከልብ ከልብ ለወንዱ ነው ከልባህ ለሴቷ ሲሆን ከልባህ ትባል ያው ታስገባ ለሴቷ ይሆናል ጀምዑ ለብዙ ሲሆን ኪላብ ይባላል ውሾች ለማለት طيب الكلب حيوان اهلي من الفصيله الكلبيه ورتبه اللواحم ومنه سلالات كثيره ያው ውሻ ማለት ያው ሲገልጹት ለማዳ እንሰሳ ነው ነው የሚለው ስናቀዋለን ችግር የለም ወመህር البغي ልዋጭ ማን ነው የምታገኘው ነገር ልዋጭ ማን ነው ለዛኒቱ ለዝሙተኛዋ የሚከፈለው ክፍያ መህር ይባላል በመጃዝ ተጀውዘን ነው እንጂ ሀይጋ መህር መባል የሚገባው አልነበረም ግን ያው በኒካ የምትገባው ሴት የሚከፈላት መህር ስለሚባል ይሄም ለሴት በሴትነቷ የሚሰጥ ስለሆነ ተመሳሳይ ስላለው ነው በጀዋዝ በመጃዝ የተጠራው እንጂ ሀይቃው ግን ከዛኛው ከሱናው መህር ጋር የሚገናኝ አይደለም ነው በግይ ማለት ሄዛኒየቱ فاعل بمعنى فاعله بغي بغيوي ነበረ ያው ተስተካክሎ በግይ በሚል ዋዊቱን ወደ ያቀይረው ያና ያውና ጨፍልቀው በግይ የሚል ቃል ሰጡት የሚለው ያው ባግያ ዝሙት ድንበር አላፊ እንደማለት ነው እሺ ቢጋ هو الطلب وكثر استعمال في الزنا بغي የሚለው ብዙ ጊዜ ለሽርሙጥና ተጠቅሞታል እንጂ ያው او እንደ دي ነው ባጊ ማለት حلوان بضم الحاء حلوان اذا اعطيته شبه بالشيء الحلو من حيث انه يؤخذ سهلا بلا مشكه ያለው ጣውረስ ለሚገኝ ነው سبعة የተባለው ይለናል እሱንም ከልክለዋል ነው ያ ايها الذين امنوا كلوا من طيبات ما رزقناكم ነው ከሰጠናችሁ ከረገስናችሁ ከጥሩ ከጥሩ ብሉ ቆሻሻውን ነገር ራቁት ነው ቆሻሻውን የተቃቀሳቸው ነገሮች ጠቅላላ ቆሻሻዎች ናቸው አልከልቡ አንጀሱል حيوانات واقذرها ውሻ ቆሻሻ ከሚባለው ነው ነጃሳነቱ በውሃ ብቻ ኮታጥቦ የሚለቅ አይደለም አፈር ካልተጨመረበት ነው ያውም ሰባት ጊዜ ታጥቦ እያለ ነው ስለዚህ ውሻን ማድለብ ወይም ደግሞ ማከማቸት ማሳደግ የተከለከለ ነው የግድ ወሳይ ሆኖ ሲገኝ ለንብረት መጠበቂያ ምናምን ለተወሰነ ነገርና ላድን ካልሆነ በስተቀር ክልክል ነው ነው ዋጋውን ሽጦ መጠቀም እንደዛው حرام ነው ማሳደጉ حرام ከሆነ መሸጥም حرام ነው የሚሆነው ጅምሁር العلماء ማሳደጉ የሚፈቀድ ሙሻ ይሁን የማይፈቀድ حرام ነው ይላሉ ሽጦ ሳንቲም መቀበል አቡ ሐኒፋ ግን ማሳደጉ የሚፈቀድ ከሆነ ያንን ቢሸጥ አሁን ለሚፈቀድ ሰው ቢሸጥ ምን ችግር አለው የሚል ነገር አመተዋል ግን ሌሎች መልሰውባቸዋል والنهي عنه انما هو لدناءته لا لتحريمه والراجح والقول الاول የሚለው ያው አይቻልም ነው ለጥበቃም የተጠቀሙት ውሻም ቢሆን ለአደን የተፈለገ ውሻም ቢሆን መሸጥ አይቻልም ነው ሀዳ እንደብሎ ሰው ያገኛው ውሻ እንግዲህ ካልገዛ ዝም ብሎ ያገኛሉ ያው በሜዳው ይገኛል ማሳደገን ወስዶ መግዛት አይጠበቅበትም የሚፈቀድ ላይ ቋይ ቢሆንም ማለት ነው ሌላው ዝሙት ከባድ ወንጀል ከመሆኑ የተነሳ በዝሙትነት የሚመጣ ገንዘብም ቆሻሻ ተብሎ ተሰየመ አይቻልም ተባለ ነው ሌላው ከሰው ልጅ የራቀን ነገር የሚያውቀው አላህ ብቻ ነው እኛ ቅልህሻለሁ እኛ ቅልሃለሁ ካለ አንድ ሰው ጠንቋይ ይሆናል በዛ ደግሞ የሚያመጣው የሚሰበሰበው ገንዘብ አይፈቀድም አይቻልም አንደኛ ከሰይጣን ጋር ተሰሰብ ኑሮት ለሰይጣን አርዶ ሰግዶ ነው የሚያገኘው እንጂ ዝም ብሎ መጠንቆል አይቻልም ያ ደግሞ ሽርክ ገባ ማለት ነው ሽርክ ከገባ ደግሞ የወንጀል ሁሉ ቁንጮ ሽርክ ነው እነዚህ ነገሮች እንግዲህ አሁን ተከለከሉት ለሰው ልጅ በዲኑ ላይ በነፍሱ ላይ በጭንቅላቱ በአእምሮ ላይ በክብሩና በንብረት ላይ የሚመጡ ጉዳቶችን ለመቀነስና ለማጥፋት ሸሪዓችን ትልቁ መልእክቱ ይሄ ነው አደረጃቱ 5 የሚባሉ ዲንን መጠበቅ ነፍስን መጠበቅ አእምሮ እንዳይበከል መጠበቅ ክብርን መጠበቅ ንብረትን መጠበቅ የሚለው ነገር እኒና የተከለከሉ ነገር ስንርቃቸው ይሄ ነገር ይጠበቃል ማለት ነው አስካሪ መጠጥም ያው አእምሮ እንደሚያበላሽ ታውቃላችሁ ዲንም ያበላሻል የአሳማ ምናምን ኮከሮ የሚባለው አእምሮ ያበላሻል አጠቃላይ የተዘረዘሩት ነገሮች በዲንም ይገባሉ በነፍሳችን ይገባሉ በንብረታችን ይገባሉ በክብራችንም ጠላ የሚጠጣ እና ላይ ያለ ሰው ሲከበር አይታችኋል ከበር ክብሩን ይሰማል طيب هذا وصلى الله وسلم على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ ቀበላለሁ ሰዓት የምንሻማም ከሆነ እንደ ተመቻችሁ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝና ቅድም የፀጉሩ የሞት እንስሳ ፀጉሩን እንትን ብለውን ነበረ። ፀጉሩን አሁን ሁል ጊዜ ከቆዳ ነው የሚወጣው አይደል? ይሄ ምንድን ነው ስካልፕ ከሱ ነው የሚወጣው እና እንዴት ነጃሳ አይሆንም? እና ደግሞ አሁን አምስት ነገር ክብር ያሉትን ነገር ቢደግሙልን የክብር ዲን አይምሮ ምናምን ያሉትን እሱን አምስቱን ቢደግሙ ጀዛኩሙላሁ ኸይር። ጸጉርን በተመለከተ እንሰሳው ሲሞት ቆዳው ጋር አዎ ልክ ከቆዳው ነው ተያዘ ነው ግን እስር ገብቶ ከስጋው አይደለም የሚነቅሉት እኮ ከላይ ይታጨዳል ከላይ ጨደ ጨደ ሆድ የሚወሰድ ነው ደረቅ ደሙ ወደ እንትን አይመጣም ወደ ጸጉሩ አይመጣም ውስጥ ያለው ነገር እንጂ ቆዳውን ፈርፍለሽማ ከገባሽማ ሌላ ነገር ነው የጎረጎረ ነገር ይጎረጎራል ከላይ ከላይ ማጨር ነው አምስቱ የተባሉት ነገሮች ሸሪዓችን የመጣው ضروريات خمسን ለማስጠበቅ ነው አንደኛ ዲን ዲንን ለመጠበቅ ነው ቁርአን ሐዲስ የመጣው ዲንን ለመጠበቅ ነው ተቃላ እስላም ዲን ስንል ዲን እስላምን ማለት ነው ሁለተኛው ነፍስን ለመጠበቅ ነው ወላቱል ቁአን ፈሰኩም ለተህሉከት ይላል እንደገና ነፍስን መግደልን حرام አድርጓል ወላ ተቅቱሉ النفس التي حرم الله ያለ የሚናገረው ነፍስን ለማስጠበቅ ነው አንዱ የአንዱን ገንዘብ ማን ነው አንዱ አንዱን መግደል አይፈቀደትም ደሙ ማፍሰስ አይፈቀድም እያለ የሚከለክለው ማለት ነው ሁለተኛ ነፍስ በይ ሶስተኛ አእምሮ ጭንቅላትን የሚበርዝ የሚበክል ነገር መምጣት የለበትም ስለዚህ ሸሪዓችን አእምሮን በመጠበቅ ላይ ትልቅ ትኩረት አለው ማለት ነው ሌላው እርድ ነው አራተኛ እርድ ማ ክብርን ማንኛውም ሰው ክብሩን ለበር ነው ሸሪዓ የሚያዛቸው የሚከለክላቸው ነገሮች የሚያሳዩት ማለት ነው አምስተኛ ንብረትን መጠበቅ ወላ ቱስሪፉ انه لا يحب المسرفين ወዘተ እያለ እንግዲህ ይናገራል ሽያጭ ላይ ምን ተሽጦ አትግዙ ይሄን አትግዙ ይሄን የሚለው ነገር ከዚህ ከአምስቱ የሚወጣ ነገር አይደለም ይሄን የሚያስከብር ነገር ነው የሚነገረን የሚያዘንም የሚከለከለን ነገር ማለት ነው ጠቃሚ ነገር ነው بارك الله فيكم